السلام عليكم ورحمة الله وبركاته ይሰማል ከተሰማ ተሎ ምልክት ስጡኝ ማሻአላህ ማሻአላህ الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه إن شاء الله تعالى درسنا اليوم من كتاب بلوغ المرام من أدلة الأحكام في كتاب الجنائز رقم الحديث 447 زار إن شاء الله تعالى كبلوغ المرام 447ኛው ሐዲስ ላይ እንነሳለን ስለሞተ ሰው አሟሟትም ስነ ስርዓትም አስተጣጠብና አከፋፈን የሚገልጽ ምዕራፍ ነው ኢንሻአላህ من يقرأ المتن فليتفضل مشكورا بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم وعن ابن عمر رضي الله تعالى عنهما قال لما توفي عبد الله بن عبي جاء ابنه إلى رسول الله إلى رسول الله صلى الله عليه وسلم فقال أعطيني قميصك أكفنه فيه فأعطاه إياه متفق عليه طيب وعن ابن عمر رضي الله عنهما أنه قال لما توفي عبد الله بن أبي جاء ابنه إلى رسول الله صلى الله عليه وسلم قال أعطني قميصك أكفنه فيه فأعطاه إياه متفق عليه አብዱላህ ኢብኑ ዑመር ናቸው ሐዲሱን የሚያወሩልን የሚዘግቡልን እሳቸው ምናሉ ለማ ተውፊ አብዱላህ ኢብኑ ኡበይ አብዱላህ ኢብኑ ኡበይ ኢብኑ ሰሉል የሚባለው የሙናፊቆች ዋና ጭንቅላት በመባል የሚታወቀው በሞተ ሰዓት ጃአ ኢብኑሁ ወንድ ልጁ መጣ ኢላ ረሱልላሂ ሰለላሁ ዐለይሂ ወሰለም ወደ ነብያችን መጣ እና ምን አላቸው فقال ለረሱል አለይሂ ሰላቱ ወሰላም አላቸው አዕጢኒ ቀሚሶክ ጀላቢያሁን ቀሚሱን ስጡኝ ምን ልታረገው ወከፊኑሁ فيه አላቸው አባቴን በርሰው ልብስ ቀሚስ ከፍኘ እቀብረዋለሁ ምናልባት ባንቱ ልብስ በረካ አላህ ይቅር ቢለው ይሄን ለማድረግ እፈልጋለሁ አስባለሁ አላቸው እሳቸውም ፈአጧሁ እያ ያንን ልብስ ሰጡትና ይዞ ሄደ እዚጋ የፈለገው ምንድነው በቀሚስ መከፈን ይቻላል ማለትን ይጠቁማል ነው ሌሎቹ ደግሞ ተሽሯል የሚሉም ነገር አለ አላየ ሐል ሐዲሱ ሶሒሕ ነው ኢማሙ አህመድ ሙተፈቁን አለይ ነው ጃ ሙተፈቁን አለይ ነው ሶሒሕነቱ ምንም አያጠራጥርም እንግዲህ አብዱላህ ኢብኑ ኡበይ የሙናፊቆች ዋና ነው ረሱል አለይሂ ሰላቱ ወሰለም ልጁን በማየት የርጠብና ልጁን ለማስደሰት ያደረጉን ነገር ነው ከዚህም አልፎ ልብሳቸውን ከመስጠትም አልፈው ሊሰግዱበትም ሞክረዋል ነገር ግን ቁርአን መጣና ከለከላቸው ቁርአን መጥቶ በጭራሽ አላቸው ወላ تصلي على احد منهم منهم مات ابدا ولا تقم على قبره በሚል ከለከላቸው አልሰገዱበትም ያው በዙ ተሽሯል ካፊር ላይ አይሰገድም ሙናፊቅ ያው ግልጽ ስለሆነ ሙናፊቅነቱ ማለት ነው طيب اه، ቀጥሉና بعدين نو ሐዲስ وعن ابن عباس رضي الله عنهما أن النبي صلى الله عليه وسلم قال البسوا من ثيابكم البياض فإنها من خير ثيابكم وكفنوا فيها موتاكم رواه الخمسة إلا النسائي وصحه الترمذي وعن ابن عباس رضي الله عنهما أن النبي صلى الله عليه وسلم قال البسوا البسوا من ثيابكم البياض فإنها من خيابكم وكفنوا فيها موتاكم آه، كابن عباس تزجب رضي الله عنهما يلجني عبد الله يا عباس يا عباس النج ማን አባስን ስራ አላህ ይወደድለትና አን ነብይ ሰለላሁ ዐለይሂ ወሰለም የአላህ Subhanahu ወተዓላ Ta'ala መልእክተኛ قال አሉ ኢልበሱ ልበሱ ሚን ثيابكم ከልብሶቻችሁ በህይወታችሁ ስትኖሩ አልበያض ነጫጭ ልብስ ልበሱ ነጭ ሰላም ምልክት ነው ብላችኋል ሸሪዓችን ነጭ ልብስ ይወዳል ኢስላም ሰላም ነው ከነቃላቱ ከነተግባሩ የሚወደው ነጫጭ ነገር ልብስን ይወዳል ለዚህም ነብዩ አለይሂ ሰላቱ ወሰለም ልበሱ ነጭ ልብስ እያሉ ነው ለምን ቢሏቸው فإنها እርሷ ነጭ ልብስ አሉ ሚን ኸይሪ ثيابكم ከምትለብሷቸው የልብስ ከለሮች ነጫጩ በጣም ምርጥ ነው ወከፊኑ فيها موتاكم በምትሞቱም ሰዓት የሞተውን ቤተሰባችሁን ማህበራችሁን በ ነጫጭ ልብስ ከፍኑት ማለት ነው ወከፊኑ ከፍኑ فيها ማለት በነጭ ልብስ ማለት ነው መውታኩም ሙታናቸው ወምሰቱ ለነሳኢየ وصححه الترمذي حديث صحيح طيب ግልጽ ነው ነጭ ልብስ ይወደዳል ስትኖሩ ስትለብሱ ነጭ ልብስ ልበሱ ስሞቱም የሞተውን ሰው በነጭ ልብስ ከፍኑት በማለት ነው የገለጹት ቀጥሎ አንድ ሐዲስ وعن جابر رضي الله عنه قال قال رسول الله صلى الله عليه وسلم إذا كفن أحدكم أخاه فليحسن كفنه رواه مسلم وعن جابر رضي الله عنه أنه قال قال رسول الله صلى الله عليه وسلم إذا كفن أحدكم أخاه فليحسن كفنه فليحسن كفنه ጥሩ አቀራር ነው فليحسن كفنهم ማለት ይቻላል ከጃቢር ኢብኑ አብዱላህ ተዘገበ ምን አለ قال قال رسول الله صلى الله عليه وسلم يا الله سبحانه وتعالى መልእክተኛ አሉ اذا كفن احد አንዳችሁ በሚጠቀልል ሰዓት በሚሸፍን ሰዓት አኻሁ የሞተውን ወንድሙን በልብስ በሚጠቀልለው ሰዓት فليحسن كفنه መጠቅለያ ልብሱን ያሳምረው ያስውበው ማለታቸው ተዘግቧል ሐዲሱን ሙስሊም ዘግቦታል ሷሂህ ነው ማለት ነው فليحسن كفنه بفتح الحاء واسكانها فليوحى حاء بفتحها فليوح بسكون ማለት ነው በሁለት የሚያስከዳል والفتح اسوب واظهر واقرب الى لفظ الحديث ለሐዲሱ ቃላት ፈትሃ ማድረጉ ፈሊሐስን ማለቱ የተሻለ ነው እሺ ምን ማለት ነው ፈሊሐስን ማለት ፈሊሐስን ማለት ያሳምር ማለት ነው ከፈነሁ መጠቅለያውን ማሳመር ማለት ምን ማለት ነው بمعنى نظافته وبياضه وستره ጽዳቱን የጠበቀ ነጭ መሆን አለበት እንደ አቡ ጀዳው እንደምንከፍነው ከጥጥ የተሰራ ወሰትሩሁ የሚጠቀለለውን አስከሪን በደንብ አድርጎ የሚሸፍን መሆን አለበት ወፍራም ሆኖም የሚሸፍን ረጅምም ሆኖ ሙሉ አካሉን የሚያለብስ ማለት ነው ቢአን የኮነ من جنس لباسه في በህይወቱ ይለብሰው ከነበረው አይነት ልብስ መሆን አለበት ነው ያ ከሆነ ጥሩ ነው ለረሳ ደግሞ ምን ልብሳ ባከን እየተባለ ባረባ ድርቶ መጠቅለል የለበትም ነው ዋናው በህይወቱ ይያል ውበቱን ጠብቆ ከሰዎች ጋር መገናኘት እንደሚፈልገው ሁሉ ከፈኑን ማስተካክሎ ወደ ጌታ ፊት መቅረብ አለበት ነው ስለዚህ ፈልዩ ሐሰን ከፈነው ማለት ያዝዱት ንጹህ መሆን አለበት ከፈኑ ነጭ መሆን አለበት እንደገና የሚሰትር ወፈር ያለ መሆን አለበት በነገራችን ከነጭ ከለር ውጭ አይቻልም ማለት አይደለም ይቻላል ዋጅቡ መሸፈኑ ነው አንድ ልብስ ቢሆን መሸፈር ነው ዋናው ነገር ነገር ግን በአማራ መልኩ ደግሞ ተከፈነ ማለት ያው በህይወት እያለ ይለብሳቸው ከነበሩ አይነት ልብሶች ቢሆን ይመረጣል በህይወቱም ይለብሳቸውን ነጠላዎች ሻሎች ያው እናቃቸዋለን እሺ እዚህ ጋር እንግዲህ አራት ሐዲሶች ናቸው አሁን ያነበብናቸው ወላ ሶስት ካለፈው ጋር ነው አራት የሚለኝ አራት ሐዲሶች አንብበናል ባለፈው ኩፊነ ረሱላህ في ثلاثه اثواب بدين سحوريه من كرسف ليس فيه ولا عمامه የሚል ያንን ጨምሮ ነው አራት ሐዲስ የሚለን እነዚህ አራቱም ሐዲሶች የሟችን የመጠቅለያ ከፈን ወይም ያጠቃለልን ሁኔታ የሚያመለክቱ የሚገልጹ ናቸው 400 46 46ኛው ሐዲስ ምንድነው የሚያመለክተው ከከፈን በላጩ ሶስት ልብስ መሆኑና ነጅ መሆኑ ነው ነው ለምን لان الرسول صلى الله عليه وسلم كفن في ثلاثه اثواب بيض ብሎናል በነጭ በሶስት ቁጥሩ 3 ልብሱ ከለሩ ነጭ መሆኑ የተሻለና የተመረጠ ነው لان الله تعالى لم يكن يختار لنبيه صلى الله عليه وسلم الا الافضل ለታላቁ ነብይ አላህ ትልቅ ነገር ነው እንጂ የሚመርጥላቸው ዝቅተኛና ውዳቂ ነገር አይመርጥላቸው የሳቸው በሶስት ልብስና በነጭ መከፈናቸው በላጩ እሱ መሆኑን ያመለክታል اصح الاحاديث في كفن النبي صلى الله عليه وسلم حديث عائشه يا عائشه حديث صحيح حديث በጣም ስለ ነብያችን አጠቃለል ወይ ማከፋፈል የከሚገልጹ ሐዲሶች በጣም ጥሩ የሚባለው የአይሻ ሐዲስ ነው ሲሉ ኢማሙ አህመድ ዘግበዋል ለምን ቢሏቸው لانها اعلم من غيرها ከሌላ ሰው አይሻ ትበልጣለሳቸው ቀረቤታዋ ማለት ነው ማን የነበረ ማን ያርዳ የቀበረ ለሀገረሰው እርሷ እጭኗ ላይ ተቀምጠው ነው ሩሃቸው የወጣው ነብዩ አለይሂ ሰላቱ ወሰለም ከዚያም በኋላ እንዴት እንደተከፈኑ ሌላው ከሚያወራ እሷ ብታወራ የተሻለና ያማረ ነው አሉ ኢማሙ ትርሚዚ القول بانه كفن في ثلاثه اثواب بيد የሚለው አባባል አصح ما ورد في كفنه صلى الله عليه وسلم ስለሳቸው ከፈን ከመጡ ሐዲሶች ሰሂህ የሚባል በጣም ሰሂህ ነው ኢማሙ الحاكم ነብያችን አለይሂ ሰላቱ ወሰለም በሶስት ልብስና በነጭ ልብስ መናቸው ሙተዋቲር ነው ከሳቸው ከፈን ውስጥ የሚባል ጥምጣም የሚባል ነገርም የለ وهو المستحب عند جماهير العلماء ሊቃውንቶች አብዛኞቹ ዘንድ የሚወደደውም ሶስት ልብስ ሆኖ ነጭ መሆኑ እንጂ ቀሚስ መጨመሩ አይደለም ብለዋል ፉቃዎች ከተናገሯቸው ንግግሮች የጅቡ ተክፊል መይት የሚማልህ የሞተን ሰው ከራሱ ንብረት ከፈን ልብስ የከፈን መግዣ ማውጣት ወይም ከራሱ ልብስ ማውጣት የግድ ይላል ከለለውስ ገንዘብ ከለለው ከፈኑ በማን ላይ ይሁን እስኪ ነግረኝ ገንዘብ ካለው ከራሱ ገንዘብ መሆኑ ግዴታ ነው ብለናል ገንዘብ ከሌለውስ ማን ይከፈለው ከፈኑ ማን ያምጣ ቤተሰቡ ከቤተሰብም ደግሞ እርሱን መቀለብ ዋጅብ የሚሆንባቸው ልጆች ለምሳሌ በተለይ ወንድ ልጅ ያው እንደ የውርሻ ደረጃ አለው ራስን ቻለ እንደ ውርሻቸው እርሱን ይሄን ሟችን ሰውዬ መቀለብ ግዴታ የሚሆንበት አካል እንዲያመጣ ይጠየቃል ማምጣትም አለበት ነው የከፈን አከፋፈኑን እንግዲህ እንዴት ነው የሚከፈነው የሚለውን ሶስቱን ነጠላ ዘርግተን ልክ እንዲያልጋ ልብስ እንዘረጋዋለን አልጋው አሁን አራት ረድፋሉ ሙሰለፈ ምናደርገው ምንድነው ልክ እንደ ሰው አተኛኝ ሰው የምናደርገው ጠርዝና ጠርዝ ላይ እንድተኛ ነው የምናደርገው ከራክሴ ለምሳሌ በቀኝ በኩል ከሆነ ራሱ ከግር ደግሞ በግራ በኩል ያለው ጠርዝ ላይ ይሆናል ይገባችሁ በቪዲዮም ባላሳያችሁ ያ ሲሆን ልብሱ ላይ ነው እንደዛ የምናደርገው በዛ መልኩ ሲሆን ከፈኑ ይረዝማል አጭሩ ከፈኑ ራሱ ረጅም የሚሆነው ለምን ጠርዝና ጠርዝ ላይ ሲሆን ይረዝማል መጨረሻ ላይ ታችሁ ከሆነ ከራክሴ በኩል ቋጥሯታል እንደው ቋጥሮ ሁሉ ይወጣልታል ይመቻል ማለት ነው መሃል ላይ ብናረገው ግን ውፍር ብሎ ያስቸግራል አይመችም እንደዛ ካነጠፍነው በኋላ መጀመሪያ ثم يرد طرف اللفافه العليا على الايمن ثم الايسر የቀኝ ጎኑ ይጣፋል ቀጥሎ በግራ በኩል ያለው የመጀመሪያው የላይኛው ነጠላ ማለት ነው እሷን ካጣፋን በኋላ ደግሞ መልሰን ሁለተኛዋን እሷን ካጣፋን በኋላ ደግሞ መልሰን ሶስተኛዋን ጠቅለን እናጠቃልላለን ማለት ነው ጫፍና ጫፉ ይቋጠራል ከቀብ ላይ ሲገባ ግን ይፈታል ነው የሚለው ሐሉ ፊል ቀብር ነው የሚለው ወንድ ልጅ በሶስት ሊፋፋ ለሊፋፋም መጠቅለያ ማለት ነው ነጠላ በሉት ነጫጭ ከጥጥ የተሰራ ይመረጣል ነገር ግን በአንድ ቀሚስ በአንድ ሽርጥ በአንድ ሊፋፋ ነጠላ ማለት ነው ቢከፍኑትም ይቻላል ሶስት ሊፋፋ ሆኖ ግን ቀሚስና ሽርጥ ቢጨመርስ እንዴት ነው ይሄ فان الحديث يدل على خلافه ሐዲሱ የዝን ተቃራኒ እንጂ ይሄን አያመለክትም ወንድ ልጅ በሶስት ልብስ መከፈን እንጂ አምስት ልብስ መከፈን የለበትም ነው ሴት ከሆነች በስንት እንከፍናት ሴት ልጅ በስንት ትከፈን አራት አምስት እሺ አስር እንዲያተውኝ በአምስት ነው የምትከፈን ሴት ልጅ በአምስት ነው እዚህ ጋር ሴቶች በልጣቸዋል ደስ ይበላችሁ በሶስት ነበር የሴቶች አምስት ይሆናል በህይወታችሁ ስትለብሱም ልትለብሷቸው የሚገቡ ልብሶች ናቸው ወንዶችም እንደዛው በህይወታቸው ሲኖሩ አብዛኝ ሶስት ልብስ ነው ሱሪና ሸሚዝ ከላይ ነጠላ ወይ ኮት ነገር ማለት የሚለበሰው አብዛኙ እንደዛ ነው ያው እንግዲህ ውስጥ ሱሪ ምናምን እንዳቆጡ የሴቶችም ያው መሃል ላይ የምታስሩት ነገር አለ ደረት አካባቢ ራስ ጭንቅላት ላይ የምትለብሱት አለ እሱ ሲደመር ያ ወደ አምስት ይመጣል ነው አላየሃል በሶስት በአምስት ልብስ ነው ሴት ልጅ የምትከፈነው ያም ነጫጭ መሆን አለበት እንደዛው እንደ ወንዶቹ ከጥጥ የተሰራ ቢሆን ይመረጣል ነው ምን ምን ነው ሽርጥ ጉፍታ ቀሚስና ሁለት ሻሽ ወይም ደግሞ ምንድነው የሚባለው ነጠላ ማለት ነው طيب ሲቀጥል ቁጥሩ የሚያክል ከሆነ ወንድ ልጅ ሆኖ ህፃን ከሆነሳ ወንድ ልጅ ሆኖ ህፃን ከሆነ በስንት እንከፍ ነው እሺ በአንድ ነው في ثوب واحد ነገር ግን በሶስት ቢከፈን ችግር የለውም ብለዋል ግን አንድ ነው የሚፈለገው ለምን ህፃን ነው እሱ ህፃን ይራቁትን ቢሆን አውረት አይደለምና ችግር የለው ሴት ሆና ህፃን ከሆነችሳ አንድ ቀሚስ ሁለት ነጠላ ሊፋፈተይን ቀሚሱ ወሊፋፈተይን አው ወሊፋፈታን ቢላ ኺማሪን ጉፍታ ያስፈልጋትም ሽርጥም ያወጡት አካባቢ ማሰሪያም አያስፈልግም የለምና ማለት ነው በህይወትም እያለች ህፃን ልጅ ሴት ልጅ ራሷን መሸፈን አይጠበቅ ለዚያ ነው በህይወት እያለች ስለማያስፈልጋት ፈከዳ بعد الموت ከሞተችም በኋላ አያስፈልጋትም ብለዋል ወንድም ሆነ ሴት ትልቅም ሆነ ትንሽ ዋጅቡ ግን ስንት ልብስ ነው ብያለሁኝ አንድ ወጥ ልብስ በሱ ከተከፈነ ዋጅቡ ይሰቅጣል حديث عبد الله بن ابي يا عبد الله بن ابي بن سلول الحديث يا كبير المنافقين في مدينه في المدينه المنوره ቀሚስ አለበሰ የሚል ነገር አለና እርሱ ነገር እንዴት ነው ሚላ ቀሚሳቸውን ሰጡ የሚለውም ቢሆን ሊተግል የለም فعمله صلى الله عليه وسلم هذا منسوخ بهذه الايه الكريمه فقد نهاه الله تعالى ان يصلي صلاه الجنازه على منافق او ان يقوم على قبر احد منهم بعد الدفن يدعو له ዱዓ የሚደረገው ለሞተ ሰው ሙስሊም ሆኖ ሙእሚን ሆኖ ለሞተ እንጂ ለክርስቲያን ዱዓ ማረግም አይቻልም ቀብሩ ላይ መስገድም አይቻልም ጳጳሱ ሞቱ ብሎ አንዳንዶቹ ትንሽ ፖለቲካው ያስቸግራቸው ምን መጠመጡ አሉ ካፊር ካፊር ነው ጳጳስ ሆነ ምን ሆነ ከዝንጀሮ ቆንጆ ማን ይመርጣሉ ስለዚህ ካፊር ካፊር ነው ለማንኛውም ዱዓ እናደርግም በጣም ጥሩ ነበር ለሙስሊሞች ጥሩ ያደርግ ነበር ምን ነበር አዎ አማነው አቡ ጣሊብም ለነብዩ አለይሂ ሰላቱ ወሰለም ትልቅ አስተዋጽኦ አድርጎ ነበር ነገር ግን ዱዓ ግለት አልተባለም ጥሩ መስራታቸው ለሙስሊሙ ጥሩ አመለካከት መኖራቸው ዱዓ እንዲደረግላቸው አያስችልም ኩፍርን እስከያዙ ድረስ ነው ምንለው አብዱላህ ኢብኑ አብዱላህ ኢብኑ ኡበይ በነገራችን ላይ የሙናፊቆች ዋናው ማን ነው ስሙ ልጁስ ማን ይባላል ኢብኑ ሰሉልማ አባቱ እኮ ነው አብዱላህ ኢብኑ ኡበይ ኢብኑ ሰሉል አብዱላህ ይባላል አባቱ ኡበይ ይባላል አያቱ ሰሉል ነው ልጁም አብዱላህ ነው ስሙ ልጁ መጣ ብለን የለ የአባትና የልጅ ስም አንድ አይነት አብዱላህ አብዱላህ ሙሐመድ ሙሐመድ የሚባሉ ብዙ ስሞች አሉ አብዱላህ ኢብኑ አብዱላህ ኢብኑ ኡበይ ነው እሱ ደግሞ ይሄ አብዱላህ ኢብኑ አብዱላህ ኢብኑ ኡበይ من خيار حبا فهل موالاته لابيه كبير المنافقين وطلبه قميص النبي صلى الله عليه وسلم يكفن في ليكفن في اباه ممنوعات بمثل قوله تعالى لا تجد قوم يؤمنون بالله واليوم الاخر والجواب ان عمل عبد الله بابيه تمليه المحبه الطبيعيه والفطره من اجل قرابه وليست هذه موالاه عبد الله بن عبد الله بن ابي አባቱ በነቢያችን ቀሚስ እንዲከፈል እንደዚህ ላይታይ ማለቱ ለካፊር ወዳጅ መሆን ወዳጅን ካፊርን ወዳጅ አድርጎ መያዝ ያስከትልበታል ወይ አሉና አያስከትልበትም ቤተሰብ ነው ተፈጥሯዊ የሆነውን ልጅነ የልጅነቱን ባህርን የሰጠው እንጂ የዲን ፍቅር አልሰጠውምና መዋላት አደረገ አይባልም وان جاهداك على ان تشرك بما ليس لك به علم فلا تطيعهما القران ይከለከለው እውቀት በለለህ ነገር በእኔ እንድታጋራ ካዘዙ ወላጆችህ አትታዘዛቸው ነገር ግን ወሷሂብሁማ في الدنيا معروفا ዱንያ ላይ በጥሩ ተዳደራቸው ነው ነብያችን አለይሂ ሰላቱ ወሰለም አጎታቸው አቡ ጧልብ ያሊ በኩፍር ላይ ሲሞት ይወዱ ስለነበረ በጣም አዝነዋል አዝነዋል ነገር ግን ይሄ ሀዘናቸው ሙዓላተ ኩፋር አይደለም ተፈጥሯዊ የሆነ ውደታቸውን የገለጹት ነው ነጭ ልብስ የሚወደዳል ተብሏል እንግዲህ ነጭ ልብስ ምን ጊዜም ብንለብሰው ጽዳቱን ጠብቀን የምንለብሰው ከሆነ ነው ግን ከፈናችሁን አሳምሩ ተብሏል ሌላ ደግሞ አንድ ሐዲስ ነበር እዚህ ከመጣ መጣ ከፈን ላይ ድንበር አትለፉም ይላል አሁን ቅድም ከፈናችሁን አሳምሩ ብሎናል ማሳምር ማለት ጽዳቱን መጠበቅ ከለሩን መጠበቅ እና መሸፈኑን መጠበቅ አለብን ብለናል ደግሞ በጣም እንግዲህ አሁን በህይወት ምያዝ የሚለበሱ ልብሶች አሉ በጣም በሺ የሚገዙ በብዙ ሺ አላፍ የሚገዙ ልብሶች አሉ normal ልብሶች ነው ደግሞ በቀላል ዋጋ የሚገዙ አሉ ስለዚህ ጋር ድንበር አትለፉ ማለት ያው በህይወት እያለ ልብሳቸው የነበረውን አይነት ይልበስ እንጂ በዛ ይጠቅላል እንጂ ከዛ በላይ ከማናንሽ ነገር የተለያየ እንትን እያላችሁ ድንበር አትለፉ ነው እንግዲህ አሁን ካፊሮቹ በሳጥ ነው የሚከፈኑት ሳጥን ውድድር ሊኖር ይችላል እነሱ ጋር እኛ ጋር ግን አቡጀድ ነው አቡጀድ ነው ሀብታሙ ዲያውም አንድ ነው እነሱ ጋር ግን የቄሱ የጳጳሱ የምኑ እያሉ የተለየ ፋሽን እንትን እያሉ ድንበር ያልፋሉ እሺ ለማንኛውም ቀጥሉ وعنه قال كان النبي صلى الله عليه وسلم يجمع بين الرجل بين الرجلين من قتل من قتل أحد من قتل أحد في ثوب واحد ثم يقول أيهم أكثر أحدا للقرآن فيقدمه في في لحد ولم يغسل ولم يصلي عليهم رواه البخاري وعن جابر رضي الله عنه قال كان النبي صلى الله عليه وسلم يجمع بين الرجلين من قتل احد في ثوب واحد ثم يقول ايهم اكثر اخذا للقران فيقدم في اللحد ولم يغسلوا ولم يصلى عليهم رواه البخاري ጃብር ዘገበው ወአንሁ ማለት ያለፈው መሐዲስ እሱ ስለዘገበው ከርሱ ከጃብር ማለት ነው ማለት ነው انه قال رسو على من على كان النبي صلى الله عليه وسلم يا الله መልእክተኛ ነበሩ يجمع يم የሚሰበስቡ بين الرجلين ሁለት ወንዶችን አንድ ላይ አንድ ለህድ አንድ ቀብር ውስጥ ማለት ነው ሚንቀትላ ቀትላ ኡሁድን ከኡሁድ ሟቾች በኡሁድ ዘመቻ ከተገደሉ ሱሐቦች ሲቀብሯቸው ሁለቱን ይሰበስቧቸው ነበር ፊተውቢን واحد ባንድ ልብስ ቅድምም ብለናል ዋጅቡ አንድ ልብስ ነው ብለን ነበር አንድ ልብስ ራሱ ለሁለት ሰው ከፈን የሚሸፍን ከሆነ ይቻላል ማለት ነው ይሄ ዋጅቡ ነው ግዴታው ነው በጦርነት ላይ ልብስ እንደማይገኝ ታውቃላችሁ ثم يقول ከዚያ ሚሉ ነበረ ايهم اكثر اخذا للقران ቁርአንን በመቅራት በመሐፈዝ ማንኛቸው ነው የሚበልጡት ከዚህና ከዚህ እያሉ ጠይቃሉ ከከለ ከለ ነው በጣም ቁርአን ይቀራሉዋቸዋል ታይቀድሙ ቀብሩ ሲያሰኙ ለህዱ ላይ ከፊት በኩል ከቂብላ በኩል የሚያደርጉት ማንኛውን ነው በደንብ ቁርአን የቀራውን ያው ያበዛውን የሐፈዘውን ያው በህፍዝም ሆነ በማየት እያየ በመቅራት የበለጠውን ማለት ነው በጥቅሉ ወለም ይغسሉ አልታጠቡም እነማን ኡሁድ ዘመቻ ላይ በጂሃድ የሞቱ ሱሐቦች ወለም ይሰለ عليهم አልተሰገደባቸውም ሶላት الجنائز አልተሰገደባቸውም ሐዲሱ في صحيح البخاري ያለ صحيح ሐዲስ ነው እዚህ ጋር ሊያስተምረን የፈለገው ምንድነው አንዳንዴ ወረሽ ኮሮና እንደዘድሮ ሟቹ ከበዛ ወይ ጦርነቱ ነው። ሟቹ ከበዛ ለእያንዳንዱ ቀብር መቆፈር ለእያንዳንዱ ከፈን ማምጣት መቸጋገር ሊያስከትል ስለሚችል ባዘቦቱና በችግር የሚደረገው የቀብር የቀብር ስነ ስርዓት የከፈን ስነ ስርዓት ይለያያል ማለት በችግር እንደ ችግሩ ነው በሰላም ደግሞ እንደ ሰላሙ ነው የሚከፈነው የሚቀበረውም ነው ስለዚህ ሁለት ሰዎችን በአንድ ጠቅሎ ማስገባት ቀብር እንደሚቻልም ያሳያል ቁርአን የቀራ ሰው ደግሞ ይቀደማል ነው ሌላው በጂሃድ የሞት ሰዎች አይታጠቡም ለኢስላም ሲታገሉ የሞቱ ሰዎች ሱሐቦችም ከዛ በኋላ አይታጠቡም ለምን እንደማይታጠቡ ሌላው እየታጠበ እነሱ የመሰለ ሰዎች እንዴት አይታጠቡ لانهم ياتون يوم القيامه የቂያም ቀን ይመጣሉ ደማቸው እንደዛው እየፈሰሰ ልክ አዲስ እንደተመታ ሰው እየፈሰሰ ይመጣል ሲያውት ከለሩ ደም ነው ሽታውና ጠረኑ ግን ሚስከል አንበር ነው በጣም ደስ የሚል ነው ተብሏል ያ ደማቸው የሻዱ ለሁም የውም القيامه የቂያም ቀን ምስክር ሆኗቸው ስለሚመጣ ለዚያ አይታጠቡም ነው ወለም ይሰላ عليهم አልተሰገደባቸውም ነው የሚለን በጂሃድ የሞተ ሰው ይሰገድበታል አይሰገድበትም ሰፋ ያለ خلاف ነው ያለው የኡሁዱ ይሄው አልሰገደባቸውም እያለ ነው ሌላ ደግሞ ሰግደዋል የሚል ሐዲስ ደግሞ ልናገኝ እንችላለን እዛ አይመጣም ግራማ ማንኛውም እናየዋለን አሁን ጋር ከዚህ ሐዲስ የምንወስደው ትምህርት ቢኖር ሁለት ሰዎች እና ከሁለት ሰዎች በላይ አንድ ቀብር ላይ መቀበር ይቻላል ነው ሷቦች የነቢያችን ዘርፎችም ምን እየሰሩት መተዋል ነው ሌላው አንድ ቀብር ላይ ሁለትና ከዛ በላይ መቅበር ይቻላል የተባለው ለዶሩ እንደሆነ እናውቅ ይገባል ወባ መጣ ምን መጣ እ ችግርም ሊሆን ይችላል ወጭ የሚያስከትል ከሆነ በጣም እንደዛው ፈተቁላህ መሰጧቱም ነው አቅማችሁ በቻለ አላህን ፈሩ ነው የተባለው ሰላም ሲሆንልን አላህ አቅማችን በፈቀደ እያንዳንዱ ቀብር እያንዳንዱ ከፈና መተን ከፍራቸው እንችላለን ችግር ላይ ሲሆን ደግሞ በአንዱ መብቃቃል እሺ اذا وجدت الضروره المبيحه للدفن الجماعي አጋጣሚ ችግር ነገር ተፈጥሮ አንድ ላይ ሰብሰብ ባጎ መቅበር የሚያበቃ ምክንያት ከተፈጠረ ለአህድ ላይ ስንደረድራቸው በደም ቁርአን ይቀራው ቀደም ብሎ መቀደም አለበት በአዘቦቱ ሱራት የሚያሰግደን ቀድሞ ማን ነው ቁርአን የቀራው ነው እዛም ላይ እንደዛው ቁርአን የቀራ ሰው ከበረታው ዱንያ ላይ ብቻ አይደለም ቀብር ላይም ሆነ አኺራ ላይ ነው ሁሉም ላይ የሰው ልጅ ከፍ የሚያደርገው ነገር ቢኖር ዕውቀት ነው علم الشرع ነው ሸሪዓዊ ዕውቀት ነው ቁርአን ያፈዘ ሰው እንደተከበረ ይኖራል እንደተከበረ እንደተከበረም ይቀጥላል አኺራው ላይ በሸህድ የሞተ ሰው ያው አይታጠብም ብለናል የጂሃዱ ምልክት እንዳይጠፋበት ነገ ቂያም ቀን መፎከሪያም መፈክር ሆኖ ይመጣለታል ተብሎ ቅድም እንዳልኳችሁ አን ነብይ ሰለላሁ ዐለይሂ ወሰለም አመረ في شهداء احد بدفن بدمائهم ከነደማቸው እንዲቀበሩ የኡሁድን ሰዎች አዘዋል ይላል አልታጠቡም አልሰገዱባቸውም እሺ ያልታጠቡትና ያልተሰገደባቸው ለምንድን ነው እሺ ያልታጠቡበት ምክንያት ነግራችኋለሁ ያልሰገዱባቸው ምን ይመስላል እንዳጠፋ ሰው ሳይሰግዱባቸው ቀረ ለምንድን ነው قال رسول الله صلى الله عليه وسلم يغفر للشهيد كل ذنب الا الدين በሰማዕታት የሞተ ሰው ሁሉ ወንጀሉ ይማራል እዳ ሲቀር ብለዋል እዳችሁን ግን ክፈሉ ወይ ቤተሰብ ክፈለት እንጂ እዳ አይማርም ከዛ ውጭ ያለ ሁሉ ይማራል ብለዋል ስለዚህ በሸሂድ የሞተን ሰው አላህ ስለሚያከብረው ስለሚያልቀው የአላህ ከበረታ ይበቃቸው አለኛ ሶላት አያስፈልጋቸውም ነገር ነው ይላሉ ዑለማዎች እሺ አንድን ሰው አንድ ሰው ብድግሎ በጥይት መታው ሞተ ጂሃድ አይደለም ግን አጋጣሚ በጥይት ተሻጎ ገደለው በዙልም ማለት ነው ይታጠባል አይታጠብም ኢማሙ አህመድ አይታጠብም አይሰገድበትም ማለት ለምን ኢልሃቅን በሸሂድ ማረካሉ በጂሃድ ጦርነት በተገደለው ሰውዬ ሁክም አስጠግተን በዙልም የተገደለውም አይሰገድበትም አይታጠብም ማለት من قتل دون دمه فهو شهيد ብለው ነብያችን አለይሂ ሰላም ገንዘቤን አላስነካም ብሎ ሲከራከር የሞተ ሰው ሸሂድ ነው ብለዋል ሚስቴን አላስነካም ብሎ ሲከላከል ቤተሰቤን አላስነካም ብሎ ሲከላከል የሞተ ሰው ሸህር ነው ብለዋል ገንዘቤን አላስነካም ብሎ የተገደለ ሰው ሸህር ነው ብለዋል ይሄ ሐዲስ ያው ሸህር ነው ከተባለ የሸህርን ሁክም መያዝ አለበት ማለት ነው ስለዚህ አይታጠብም አይሰገድባቸውም የሚል ነው ሌላው ደግሞ አንዳንድ ዘገባዎች ነው ከኢማም አህመድ ራሳቸው ይታጠባል ይሰገድበታል ብለዋል የሚል ነገር አለ ይሄ ኢማም ማሊክ ኢማም ሻፊዒ መዝሐብ ነው ይታጠባል ይሰግዳል የሚለው ለምን በዙ ነው የተገደለው ማለት ነው ለምን ስላቸው በጂሃድ ጦርነት የሞተው ከፍ ያለ ነው እንዲሁ ለበዙም የተገደለው ከዛ ደግሞ ዝቅ ያለ ስለሆነ እነዛ የታጠቡ ማይሰግዱ ማለት የማይታጠብ ማይሰግድበትን ማለትን አያሲዝም የሚል ነገር አለ ايش eh, كاتلوسي eh, وعن علي رضي الله عنه قال سمعت الرسول سمعت النبي صلى الله عليه وسلم يقول لا تغال في الكفن فإنه يسلب ذريعا رواه أبو داود أيوة وعن علي رضي الله عنه أنه قال سمعت النبي صلى الله عليه وسلم يقول لا تغالوا في الكفن فانه يسلب سريعا رواه ابو داود ከአልይ ተዘገበ ስራቸውን አላህ ይወደድላቸውና እርሳቸውም የሚቀጥለውን አሉ ነብዩን አለይሂ ሰላቱ ወሰለም ሲናገሩ አምቻለሁ አሉ የቆሉ ሲናገሩ ማለት ላ ተጋሉ በጣም ድንበር አትለፉ ወሰን አትለፉ ፊል ከፈኒ ከፈል ላይ በጣም ከፍተኛ ዋጋ የሚያወጣ ልብስ ፈልጋችሁ ወጪ አታውጡ ምክንያቱም ያው ንጹህ ይሁን ነጭ ይሁን ብለናል የሚሸፍን ይሁን ያን ከዛ ውጭ ፈይነሁ ይስለቡ ይወሰዳል ይቀማል ሰሪአን በፍጥነት ማለት ያው ይበሰብሳል ያልቅለታል እስከ መጨረሻ አይቀጥልም ያከፋ ዝሮ ዝሮ ለለቱ እንጂ ከፈን ያው ከነጭ መሆኑ መሸፈኑ ጦሩ ነው ብለናል በጣም መፈካከር ያለብስ ግን ከፈን መፈለግ የለበትም ነው አልከፈኑ የብላ ከፈን እንደሚበሰብስ የሚያሳየው ወተኩሉ الارض سريعا በፍጥነት መሬት ትበላዋለች ስለዚህ ድንበር ማለፍ አያስፈልገውም ባይሆን የከፈኗ ልብሷ ጥሩ ትሁን ጽዳቷን ትጠብቅ ብለናል እሺ ሰዓት ካለ ቀጥሉ وعن عائشة رضي الله تعالى عنها أن النبي صلى الله عليه وسلم قال قال لها لو مت قبلي لأغسلك لغسلتك لغسلتك الحديث رواه أحمد وابن ماجه وصححه ابن حبان كعائشة تزجب ስራውን አደላትና አን ነብይ ሰለላሁ ዐለይሂ ወሰለም አላህ መላለ ለሃ ለርሷ ያላት ያሏት መሆኑን ለው ሙቲ ቀብሊ ከኔ በፊት ብትሞች ለገሰልቱኪ ባጠብኩሽ ነበረ ባላችሁ እንደዚህ ቢላችሁ አሁን ደስ ይላችኋል አንተ እንድሞትልህ የምትፈልገው ምትታሪ አይ አዎ አንተ ምን አለብህ ሌላው አንተ ታመጣለህ ተስባለህ የሚሉት ራሱ ሰለላሁ ዐለይሂ ወሰለም ትምህርት እያስተማሩ በመሰረቱ አንቺ ከኔ በፊት ብትሞቺ ባጠብኩሽ ነበረ ባል ሚስቱ ማጠብ ይችላልና ይሄን ለማስተማር ነው የፈለጉት እንጂ ሞቷን ተመኝተው አይደለም አልሐዲስ አለ ሐዲሱን እስከ መጨረሻው አንብበው ነው የሚለው እዛ አልመጣም ሐዲሱ አልጨረሱትም ቂሳው ግን በዚህ ዙሪያ ብዙ ቂሳ ነበረው እንግዲህ ቆርጠው ነው ያመጡት رواه احمد وابن ماجه وصححه ابن حبان ابن حبان صحيح لو تر حديثه ነው ቀጥሉ እስቲ وعن أسمع بنت أميس أميس عن رضي الله تعالى عنها أن فاطمة رضي الله تعالى عنها أوصت أن يغسلها علي رواه الدار قطني እሺ ቆራረጣታችን وعن اسماء بنت عميس رضي الله عنها ان فاطمه اوصت ان يغسلها علي رضي الله عنه رواه الدارقطني اسماء بنت عميس زغابنا اسماء بنت عميس ዘጋቢ ከርሷ ተዘገበ طيب ምን አለች አነ ፋጢመተ ፋጡማ ፋጢመቱ ዘህራ ፋጢመት ቢንቱ ሙሐመድ የአልይ ምናቸው ናት ባለቤታቸው የነብያችን አለይሂ ሰላቱ ወሰለም ልጃቸው የመጨረሻ ልጃቸው ናት آه، اوصت ان يغسلها علي رضي الله عنه الصاو وسع نزازي اثر الفالي اوصت ما وصيه نزازي اسقدم علي ان يغسلها علي رضي الله عنه علي اند اطبات ان يغسلها ان يغسلها ملاك እሺ آه، አልይ ባለቤቷ ነው እሱ እንዲያጥባት ሌላ ሰው እንዲያጥባት ማለት ነው ለምን ያው ባሏ ነው እሱም ጊዜ ሰንታ ያቀዋል ችግር የለው ሌላ ሰው ግን ሊያያት ያው አፍራ ነው ገርማቸዋል ፋጡማ ቢንቱ መሐመድ ሰለላሁ ዐለይሂ ወሰለም ምን ይበቃኝ ይሆን የሚሰግድብን እኮ ወንዶች ናቸው ያን ጊዜ ምን ይበቃኝ አለች ይባላል በጣም ሀያዋ ሂጃቧን አጠባበቋ በጣም ከባድ ነበር ይላሉ እና በጣም አዝና ትጨነቅ ነበር ስሞ ሲሰግዱብኝ ወንዶች ናቸው የሚሰግዱብኝ በሚል ማለት ሱብሃንአላህ ለህይወት እያሉ አስቸግረውናል ከሞተች በኋላ ትጨነቅ ነበር ማለት ነው አላየሃል ባል ሚስቱን ሚስት ባሏን ማጠብ ይቻላል በጥቅሉ ሐዲስ የሚያሳየው يحرم على الرجل ان يغسل المراه ارجل ويحرم على المراه ان تغسل الرجل ولو كان الرجل محرما للمراه فلا يجوز ان يغسل الرجل امه وابنته وغيرهما من محارمه ያው ይሄ በጣም ምን እያለን ይክታል يحرم على الرجل أن يغسل المرأة ويحرم على المرأة أن تغسل الرجل ولو كان الرجل محرما للمرأة بعد ما طب የለበትም بعد ሰው ማጠብ የለበትም ወንድ ሴትን ሴት ወንድን ማጠብ የለባቸውም ማን ነው ዘመድ እንኳን ቢሆን ዝምድና የሚቆጠር ብዙ አለ እሱ መሆን የለበትም ካጠበ ባል ነው ማጠብ ያለበት የሚገርም ጉድ ወንድ ልጅ እናቱ እንዲያጥብ አይገባም ሴት ልጅ እንዲያጥብ የማይገባም ከዛም ውጭ ያሉትን መሐረሚሂ ሊያጥብ አይገባውም ማለት ይሄ ቀውሉ አክሰሪ አህለ العلم ነው ኢማሙ ማሊክና ኢማሙ ሻፊዒ ለችግር ይበቃል ብለዋል ሴት የሚያጥብ ከጠፋ ወንድ ሊያጥብ ይችላል ወሰዓዱ መሆን ኢማሙ አህመድ ወገይሩ ኢማሙ አህመድ መሆን ሌሎቹ አረ በጣም ይከብዳል ወንድ ሴት ልጅ ማጠብ ትንሽ ይከብዳል ብለዋል طيب እዚህ ጋር እንዳይከብዳችሁ يحرم على الرجل ان يغسل المرأة ማለት ባልና ያካትትም ባል ሚስትን ሚስት ባልን አያካትትም እሲ ሐቂቀትን ስታውት ሴት ልጅ ሰውነቷ ለአባቷ ነው ለወንድሟ ነው ወይስ ለባሏ ነው የሚቀላት ለባል ነው የሚቀላው ባልም ለሚስቱ ይቀላል እና ባል ሊያጥብ ይችላል ግን እናትን እህትን ሴት ልጅን እህትን ሴትን ሴት ማጠብ አለበት እንጂ ዘመድ ነኝ ልጅ ነኝ ብሎ ሊያጥብ አይገባውም ነው ይሄ የሚገርማችሁ ነቢያችን አለይሂ ሰላቱ ወሰለም ዘይነብ በሞተችበት ሰዓት አይታችኋል ባለ ያሳለፈው ሐዲስ ሴቶች እያጠቧት ነበር እሳቸው ቁጭ ብለው ማለት ነው ስለዚህ ልጅም ብትሆን እኔ ላጧት አይገባም ሌሎች ይጠቧት ብለው ነው የለቀቁት መሆንም ያለበት ይሄ ነው እናትም ብትሆን እንደዛው ዶሩራ ከሆነ ግን ያው እንግዲህ አንዳንድ ጦርነት ላይ ሲመጣ አማራጭ ሲጠፋ ሴቱን ወንድ ወንድ ሴት ታጥብ ትችላለህ እንደ ضروره ማለት ከሰባት አመት በታች ያሉ ሴት ልጆችን አባት ሊያጥብ ይችላል ሴት ባሪያውን ወንድ ሊያጥብ ይችላል ሴት ባሏን ታጥባለች አለቃዋን ባሪያ ከሆነች አለቃዋን ታጥባለች ወንድ ልጅ ሆኖ ከሰባት አመት በታች ያለን ልታጥብ ትችላለች ከዚህ ውጭ ግን አይቻልም ማለት ነው يدل على ان الزوج ان يغسل زوجته وقد حكى الامام احمد بن منذر ووزر اجماعا واما غسل رجل زوجته فهو مذهب الائمه الثلاثه وجميع العلماء وخالف ابو حنيفه فلم يجز الزوج ان يغسل زوجته وحجته ان علاقه النكاح እንገባ ቢወፋት አጂብ አቡ ሐኒፋ ባል ሚስቱ ማጠብ የለበትም አሉ ምን ይመስላችኋል ሙኻሊብ ባል ሚስቱ ስትሞት ኒካሁ ተቋርጧል ኒካሁ በመሞቷ ተቋርጧልና አጅነቢ ትሆንበታለች ሊያጥብ አይገባም ብለዋል አቡ ሐኒፋ ብቻ والمعتمد على غسلها له والقياس لا يكفي ስለዚህ የአቡ ሐኒፋ ብቻ ነው ይቻላል ነው አላየሃል ሚስቱን ብትሆን ያው አብሯት የቆየነች ያው ኒካው ተቋርጧ ማለት ያው መቀጠል ስላልቻለ ነው እንጂ ማጠብን አይከለክልም ነው ምንድነው እዝናቁ መሰረት መሰለ ጥያቄ ካለ ጥያቄ ብቻ ታስናግድ ኢንሻአላህ